السلام عليكم ورحمة الله وبركاته الحمد لله رب العالمين والصلاة والسلام على المبعوث رحمة للعالمين وعلى آله وصحبه أجمعين أيها الإخوة والأخوات السلام عليكم ورحمة الله وبركاته فدرسنا اليوم من كتاب بلوغ المرام من أدلة الأحكام رقم الحديث 331 ዛሬ ኢንሻአላሁ ተዓላ ከብሉጉል መራም 331ኛው ሐዲስ ላይ ነው የምንነሳው اللهم علمنا ما ينفعنا وانفعنا بما علمتنا وزدنا علما يا رب العالمين من يقرأ المتن فليتفضل مشكورا بسم الله والحمد لله والصلاة والسلام على نبينا محمد صلى الله عليه وسلم السلام عليكم ورحمة الله وبركاته وعن عمرو بن سلمة رضي الله عنه قال قال أبي جئتكم من عند النبي صلى الله عليه وسلم حقا قال فإذا حضرت الصلاة فليؤذن أحدكم ولا يؤم ولا يؤمكم أكثركم قرآنا قال فنذروا فلم يكن أحد أكثر مني قرآنا فقدموني وأنا ابن ست أو سبعين طيب وعن عمرو بن سلمة رضي الله تعالى عنه قال قال أبي جئتكم من عند النبي صلى الله عليه وسلم حقا قال فإذا حضرت الصلاة فليؤذن أحدكم وليؤمكم أكثركم قرآنا قال فنظروا فلم يكن أحد أكثر مني قرآنا فقدموني وأنا ابن ست أو سبع سنين رواه أبو داود مع رواه البخاري وأبو داود والنسائي عمرو بن سلامة ከሚባለው ሱሐቢ ተዘገበ ነው የሚለን አምርና ዑመር ሐረካ ባይኖረው እንኳ እንዲሁ በማየት እንለያቸዋለን አምር ከሆነ ፊት ለፊቷ ከራዋ ቀጥላ ዋው ትመጣለች ዑመር ከሆነ ዋው አትመጣ አሁን ዚ ዋው ስለመጣች ዋን አምሪ ነው የምንለው ዋን አምሪን በተኑን ያልቀራ ነው ወደፊት እብኒ የሚለው አብሮ ስለመጣ በኢዷፋ ስለምንቀረው ዋን አምሪ እብኒ طيب قال قال ابي አባቴ አለ ይላል ማን አምር ነው የሚለው አባቱ ማን ነው ሰላማ ጂቱኩም መጣሁላችሁ من عند النبي صلى الله عليه وسلم ከነብያችን ጋር መጣሁላችሁ ሐቀም በእርግጠኝነት ነው ነግራችሁ አለ قال አለ فاذا حضرت الصلاه ሶላት በምትቀርብ ሰዓት ወይም ደግሞ ሰዓቷ በሚገባ ሰዓት فليؤذن احدكم አንዳችሁ አዛን ያድርግ አንዳችሁ አዛን ያድርግ ወለኡመኩም ያሰግዳችሁ አክሰሩኩም ቁርአና ከቁርአን በኩል በብዛት የሸመደደውና ያፈዘው ያሰግዳችሁ ይምራችሁ ብለው ተናግረዋል ነው የሚለው እና በዚህ ምክራቸው በዚህ አስተምሮታቸው ምክንያት ፈነዘሩ አካባቢያችን ያሉ ሰሃቦች ተመለከቱ ፈለጉ ማን ነው ዝማ ከቁርአን የሐፈዘው ማን ነው ቁርአን የሸመደደው ማን ነው አብዛይ ቁርአን ይቀራ እያሉ አፈላለጉ ለማለት ፈነዘሩ ማለት በማዕና بحث ነው ማን አለ እያሉ ሲ ቁርአን ይቀራ እያሉ فلم يكن አልተገኘም አሐዱን አንድም አልተገኘም ቁርአን የቀራ አክሰረ ምን ቁርአን አለ ከኔ ከቁርአን በኩል ከኔ የበለጠ አንድም ሰው አላገኙም فلم يكن احد አንድም አልነበረም አክሰር በጣም ያበዛ ቁርአን በመሸምደድ ሚኒ ከኔ ቁርአን ማ ቁርአን ከመቅራት በኩል ያበዛ አልነበረም ስለሆነ ፈቀደሙኒ እኔ ያስቀደሙኝ ይላል የሚገርመው ደግሞ እድሜው በጣም ትንሽ ነው ወአነ ابن 60 او 70 سنين 6 7 አመት ውስጥ ነበር እድሜ ነው የሚለው ያው እንግዲህ ቀኑን ማያቀሰው ሰው 6 አመት 7 አመት ወይ አይናገርም 6 7 አካባቢ ሁኜ ማለት ነው رواه البخاري ቡኻሪ ዘግበውታል ያው ሐዲሱ ሷሂህ ነው ነው ይሄ ሐዲስ ትልቅ ትምህርት ይሰጠናል ምክንያቱም በዚህ ጉዳይ ላይ መዝሃቦችን ያየናቸው እንደሆነ የተለያየ አቋም ወስደው ነው የምናገኛቸው 15 አመት ያልሞላው ወይም አቅመ አዳም ያልደረሰ ወንድ ሰዎችን ማሰገድ ይችላል አይችልም ቢችልም እዚህ ቦታ ላይ ይችላል ከዚህ ቦታ ላይ አይችልም እያሉ የተለያየ خلاف ነው የሚያመጡት ይሄ ሐዲስ ግን በቃ ዘግቶታል አቅመ አዳም ያልደረሰ ሰው ማሰገድ እንደሚችል ባይሆን اذا كان اقرا ቁርአንን የሸመደደ የቀራ ከሆነ ይችላል ነው እሺ ሐዲሱ ان الاذان فرض كفايه አዛን ማድረግ ፈርዶል ኪፋያ ነው ፈርዶል ኪፋያ ማለት የተወሰነ ሰው ካደረገ አዛን ሌላ ሁሉ ማድረግ አለበት በነፍስ ወከፍ ሁሉ የሚያደርግ አይባልም ማለት ነው ለምሳሌ ሶላት ፈርዶል አይን ነው በነፍስ ወከፍ ነው አዛኑ ግን ፈርዶል ኪፋያ ይባላል አንዱ አዛን ካደረገ ለኛ ያብቃቃል ልክ እንደ ዳዋ ማለት ነው እንደ ሶላት ጀናዛ ማለት ነው ሶላት ጀናዛ የተወሰነ ሰው ከሰገደበት ጀናዛውን ሌላው ባይሰግድበትም ይበቃል ችግር የለው ግን አንድም ሰው ሳይሰግድበት ከቀረ ሁሉም ወንጀለኛ ይሆናል አዛንም አዛን ማድረግ እየቻለ ማድረግ እየተቻለ ዝም ሳያደርጉ መሰገድ የለበትም ማለት ነው ባይሆን አንዱ ካደረገ በቂ ነው ለምን فليؤذن لكم احدكم ያሉት فليؤذن احدكم አንዳቸው ሲሉ ሁሉም ማድረግ አይጠበቅበትም ነው እሺ ሌላው በኢማምነት ቅድሚያ የሚሰጠው ቁርአንን በመሸምደድ የበለጠ የተራመደውና ብዙ አንቀጾችን ወይ ምዕራፎችን ያፈዘው ነው ማለት ነው ሌላው አቅማዳም ያልደረሰ ልጅ ሊያሰግድ ይችላል ነው እዚህ ጋር መዛቦች አይቻልም የሚሉ መዛቦች ምናሉ ለዚህ ሐዲስ መልስ ያመጡ لعل النبي صلى الله عليه وسلم لم يعلم عن امامته عن امامته قومه ይሄ ልጅ አሁን ቁርአን በመቅራት ያስቀድመውኝ አስቸገርኩኝ እያለ ነው ታዳ ነብያችን አለይሂ ሰላም መቻወቁ እሱ ማሰገዱን የሾሞ ሌላ ሰው ነው አሰግድ ያለው እሳቸው አይደሉም ባያውቁ ነው ብለው ምክንያት ፈጠሩ በነብያችን ጊዜ አለይሂ ሰላም في عهد النبي አንድ ድርጊት ተፈጽሞ ትክክል ካልሆነ ነብያችን ጋር ወህይ ይመጣል እንዲህ ያሉ ሰዎች አሉ እንደዚህ የሚያረጉ ህፃን ልጅ አለ የሚያሰግድና ሶላቱ አይበቃም ተብሎ ወህይ ይመጣ ነበር ስለዚህ በነብያችን ጊዜ ከተሰራ ቢበቃ ነው ነው የምንለው የሚከለከል ካልመጣ ባያውቁ ነው የሚለው ነገር አያስከድም ان الله قد علم እሺ እሳቸው ነብያችን አላወቁም እሺ አላህ አቋል አላወቀም ነው ያለምን ጥርጥር አላህ ደግሞ ያቃለ ልጅ ማሰገዱን ስለዚህ አላህ እያወቀ ያ ልጅ እያሰገደ እያወቀ ነብያችንን አለይሂ ሰላቱ ወሰለም ልኳቸዋል መልእክተኛ ናቸው ሄድና እዚህ ቦታ እንደዚህ አድግማ ይችላል ወህዩ መላክ ይችላል ጅብሪል ነው ቢበቃ ነው እንጂ ተዋው ዝም ጸጥ ያለው ነው ወለም ينزل على نبيه وحي على بطلان امامته ህፃን ማሰገዱ ሶላቱን ያበላሸዋልና እንደዚህ አይቻልም የሚል ወህይ አልመጣላቸውም ይሄ ራሱ አለመምጣቱ በዛ ጊዜ ወህይ አለመምጣቱ دليل على ان ما فعله حق ልጁ ማሰገዱ አግባብ ነው ሶላቱ ምንም ችግር የለበትም ማለት እንደውም ያመለክታል ነው ሌላው አንድ ህፃን ልጅ የሚያጠፋና የሚያለማውን ለመለየት ስድስት አመት ሰባት አመት ከሞላው በቂ ነው ማለት ነው ከዛ በታች ከሆነ ምናልባት ውዱእ ማድረጉንም ንጽህና መጠበቁንም ላይጠብቅ ይችላል እና ሰባት ላይ ግን ሙመይዝ ይባላል ይሄ አቅማዳም ሳይደርስ ነገር ግን የሚያጠፋ የሚያለማውን የሚያቅ ነው አሁን ህፃን ልጅ ሰዓት ሰዓት ፍትብ ታስቀምጥለት ያዝ ነው የሚያደርገው ምንም አያቅም ግን 6 7 አመት ውስጥ ከሞላው የሚያጠፋና የሚያለማውን ያቃል አታ ሶላትም ቢሆን ሶላቱ ሲገባ ሊደረግ የሚገባውን ነገር ከነገሩት በደንብ የሚችለው ሌላው ቁርአን መቅራት አኺራ ላይ አይደለም ዱንያ ላይ እንኳ ሰዎችን ከፍ ያደርጋል ማለት ነው ቁርአን በመቅራት የህፃን ልጅ ይሄው አሰጋጅ ሆነ ያልቀሩ ሰዎች አባቶች እኮ አሉ አብሮ የሚሰግዱ ባለመቅራታቸው ደረጃቸው ዝቅ ብሎ ተከታይ ሆኑ ማለት ነው ቁርአን የቀራ ሰው መሪ ነው ቁርአን ያልቀራ ሰው ተመሪ ነው የሚሆነው وفيه ان الامامه افضل من الاذان ከማሰገድና አዛን ከማድረግ የቱ ይበልጣል ከዚህ ሐዲስም እንወስደው አሁን فليؤذن احدكم ያሉት ከማሰገዱ ላይ ግን ወለ ኡመኩም አክተሩኩም ቁርአናን ያሉት ቁርአን የቀራውን ሰው የተለየ ደረጃ ሲሰጡት ማሰገዱ ትልቅ ከፍተኛ ደረጃ ነው አዛን ማድረግ ላይ ግን አንዳችሁን ያሉት የቀራ ያልቀራላሉ ማለት ነው በአገራችን ደረሳ ካልሆነ አዛን አያደርግም ከየት እንዲያገኙት አላውቅም እርግጥ አዛን አደራረጉን ማያ ከሆነ አዎ ግን አዛን ማድረጉን ከቻለበት ቃላቱን ደረሳ ባይሆን አዛን ቢያደርግ ምን አለ ሶላት ይሰገድ አይደል በጣም ህዝባችን ገና አልተማረም ያልተረዳው ብዙ ነገር አለ ማለት ነው አርዶ ማብላት ላይ ዶሮ ዶሮ እንኳን ማያርዱ ሰዎች አሉ ሙስሊሙ ነው ሶላት ነጥብ በማይላቸው ዶሮ ግን ሰው አሳር ወሲው አሳርደው ነው የሚበሉት ከቶም ሴት ልታርድ ነው እንዴ ሴት ማካሏቸው አይበላ በሚሉት ይሄ ሁሉ አለማወቅ ነው ሴቷን ቢሆን አርዳ ማብላት ትችላለች ወንዱም ሰጋጅ እስከሆነ ድረስ አርዶ ማብላት ይችላል ይሃል አዛኑ ላይ የቀራ ያልቀራል ተባለ ማሁን ዘሐዲሱ ላይ ማለት ነው ቁርአን ማሰገዱ ላይ ግን ቁርአን የቀራን ቁርአን የሸመደደ ደግሞ ቁርአን ሸመዶ የበለጠ ደግሞ ተፍሲሩን የተረዳው ሰው ደግሞ እንደዚህ ቅድሚያ ይሰጠዋል የድሮዎች ይላል እንደውም ቁርአን ሸምዶ ዝም ብሎ ማነብነብ ብቻ አይደለም ቁርአን ሲሐፍዙ አብሮ ማዕናውንም እየተረዱ ነው በሚቀጥሉት ዑመር ኢብኑ ኸጣብ እንደገለጹት 10 አንቀጽ ቀርተን ማዕናውን ሳንረዳ ወደ ፍታን ሄድ ነበር ብለዋል በእኛ ሀገር ግን ብዙ ኪታብ የቀሩ ሰዎች ተፍሲር ስንጠይቃቸው አልቀራሁም ነው የሚሉት ሱብሃንአላህ እሺ ከዚህ ላይ እንግዲህ በመነሳት خلاف العلماء የዑለማዎች ልዩነት አለና እንየው መዝሃብ አልሐነፊያ የሚባለው የሀገራችን ላይ ያሉ ሁለት መዛቦች ናቸው በጣም የሚታወቁት አንድ አንድ አካባቢ የጎጃም አካባቢ እንግዲህ ሐነፊያ ነው ወደ ወደ ወሎ ላይ እንኳን ሁለቱም በደንብ አለ በአብዛኛው ደግሞ ወደ ዞሮ ኦሮሚያው ወደ አዲስ አበባ ሻፍያ ነው የምናገኘው ስለዚህ መዛባቸው ማቁጥሩ ነው ሐነፊያዎች የህፃን ኢማምነት አይበቃም የሚሉት ከአቅመ አዳምነት በታች ያለ ልጅ ሶላት ማሰገድ ፈርድ ላይ አይችልም ነው የሚሉት ፈርድ ሶላት ላይ አይችልም አሉ في فرض الصلاه ونفلها አረ እንደው ነፍል ላይም ኢማም ሆኖ ማሰገድ አይችልም ይላሉ መዛቡ ላይ አንዳንዶች ደግሞ ፈርድ ላይ አይችልም ሱናማ የሱም ሶላት ሱና ነው ይችላል የሚሉም አሉ ለመኖሩ ግን ጠቅላላ እየወሰደው ይመስላል ማሊክያና ሐናቢላዎች ደግሞ ፈርድ ላይ ማሰገዱ አይበቃም ተርፍ ሶላት ላይ ይበቃል የሚል አቋም ነው የሚወስዱት ሻፊዒያዎች ደግሞ ፈርዱም ላይ ሱናም ላይ ነፍል ሶላት ላይም ይበቃል የሚል አቋም ነው ያላቸው طيب አሁን እንግዲህ ይበቃል የሚል ሻፊያ ነው በደንብ የሄደው መረጃ ያላቸው ማለት ነው ሌሎቹ የለም ነው የሶስቱ ማስረጃ ምንድነው አይበቃም አይበቃም ያሉት ማለት ነው ማልክያውም ሆነ ሻፊያውም አዎ ማልክያ ማልክያዎች ሐናቢላዎች ጋር አንድ ነው አቋማቸው ዝሮ ዝሮ ማስረጃቸው ላ የኡሙል ጉላም حتى يحتلم من الحديث ያመጣሉ ህፃን ልጅ አቅማዳም ያልደረሰው አቅማዳም እስከሚደርስ ማሰገዱ አይበቃም የሚል ሐዲስ ያመጣሉ ሐዲስ ወጣፍ ነው ሶላቱ ሶብይ ናፊላ ነው የሶብይ ሶላት ነፍል ነው የሚሆነው ስለዚህ ፈርድ የሚሰግዱ ሰዎች ማሰገድ ንያቸው ሊለያይ ነው የዛኛው ሱና የዛኛው ፈርድ ሊሆን ነው ንያ ከተለያየ ደግሞ የኢማምና ኢማሙም ንያ ከተለያየ አይሆንም ኢማሙ አሱር ከሆነ ተከታውም አሱር መንየት አለበት ነው ኢማሙ ፈርድ ከሆነ የሚሰግደው ተከታውም ፈርድ መሆን አለበት ይላሉ ደግሞ ለዚህ ማስረጃ وقال قال صلى الله عليه وسلم فلا تختلفوا عليه ብለዋል በሚል ያመጣሉ ሌላው ደግሞ ተጨማሪ እንደ ሳይኮሎጂ የሚያመጡት ነገር ህፃን ልጅ አሰግድ ብንለው የሶላትን መስፈር ታሟልቶ መገኘቱ ያን ያክል ሊሆን ይችላል በመሆኑ አለማሰገድ ነው ያለበት አሉ ኢማሙ ሻፊዒ ግን አሁን የቀራነው ሐዲስ ግልጽ ነው ቁርአን ቀርቼ ነበረ ትልልሶች እያሉ እኔ ተመርጬ አሰግጃለሁ እያለ ነው ከዚህ በላይ ማስረጃ ሰው ሐዲሱ ደግሞ ሰይ ቡኻሪ ያለ ሐዲስ ወይ ሐዲስ ነው ወደ ቀኝ ወደ ግራ የሚያስከድ ነገር የለም ይላሉ የኢማሙ ሻፊዒን አቋም እነ ሼክ ሳሊሞች ሞሌዎቹ ደግፈውት ሄደዋልና አቅመ ባይደርስም ሶላትን ሊያበላሽ የሚችለውና የማያበላሸውን ካወቀ ማሰገድ ይችላል ሶላቱ በቂ ነው ነው ተፈضل وعن ابن مسعود رضي الله عنه قال رسول الله صلى الله عليه وسلم Thank you. ولا ود ذا الحب ولا يقعد في بيته ولا تتركه إلا بإذنه طيب هتاچن دمصش التسمع وعن ابي مسعود رضي الله عنه قال قال رسول الله صلى الله عليه وسلم يا ام القوم اقراهم لكتاب الله تعالى فان كانوا في القراءه سواء فاعلمهم بالسنه فان كانوا في السنه سواء فاقدمهم هجره فان كانوا في الهجره سواء فاقدمهم سلما وفي روايه سنّا ولا يؤمن الرجل الرجل في سلطانه ولا يقعد في بيته على تكريمته الا باذنه رواه مسلم اش وعن ابي مسعود ابو مسعود كم يبالو صحابي تزجب رضي الله عنه قال من على قال رسول الله صلى الله عليه وسلم يا الله سبحانه وتعالى ملكتنيا تناغراوال من بلو يا ام القوم اقراهم يا ام القوم ماس ሰዎችን ያሰግድ አቅራኡሁም በጣም ቀርተው በጣም የቀረው لكتابه تعالى يا الله القران فان كانوا في القراءه سواء ሁለት ሰዎች ተገኙን በለምሳሌ ወይም ከዛ በላይ በቁርአን እኩል ናቸው ሁለቱም 30 ጁዝ ቁርአን ሐፍዘዋል እንበለምሳሌ ምን ይሁን ማን ያሰግድ فاعلمهم بالسنه ሱናን ጠንቅቆ በማወቅ ይበልጥ የሚያውቀው ያሰግድ ሱና ሲባል ዒልም ማለት ነው እውቀት የጨመረው ማለት ነው فإن كانوا في السنة سواء بعلم በኩል ቁርአን ከመቅራትም በላይ በመማር ሱናን በማወቅ እኩል ከሆኑ فاقدمهم هجرة ከመካ ወደ መዲና መሄድ በዛን ሰዓት እንግዲህ ትልቅ ደረጃ ያለው ሰዓት ነውና ቀድሞ የሄደው ትንሽ ከዚህኛው ይለያል ማለት ቀድሞ የሰለመው ለምሳሌ ቅድሚያ ይሰጠዋል እሺ فإن كانوا في الهجرة سواء በሂጅራ ሁሉም አንድ ላይ የወጡ ከሆነሳ فاقدمهم سلما سلما በስልምና የቀደመው ማለት ነው ሰለምቶች ከሆኑ وفي روايه سنن سنن በእድሜ የሚበልጠው እድሜም ቦታ ይሰጣል ያሰጣል አንዳንድ ጊዜ መራቂ ዋጠ የሚባል አለ በሀገራችን እኔ የምፈልገው ትንሽ ከፍ ያለ መራቂ ዋጠ ነው ይባላል ማለት ትንሽ ማገናዘብ የቻለ ማለት ነው እንግዲህ ሙራሃቃ ህፃንነት የህፃን ቤት አደረገው ይባላል ነው ትንሽ አእምሮ ትንሽ አላስብ ካለ ቤቱ የህፃን ቤት ሆኖ ነው የሚባለው እድሜ የሚሰጠው ዒልም አለ ሐቂቀተን ማየት ብዙ ግንዛቤ ይሰጣል ለዚህም ነው እኮ ነው ተንቀሳቀሱ ያለው ካላችሁበት ቦታ ተንቀሳቀሳችሁ ብዙ ነገሮች ማየት አለባችሁ የአላህን ተአምራቶች ታው ዘንድ ይላል ቁርአን ራሱ እድሜ በገፋ ቁጥር እውቀት ይሰጣልና ሲነን ማለት በእድሜ ማለት ነው ወላ የኡመን الرجل الرجل ወንድ ወንድን እንዳያሰግድ في سلطانه በስልጣኑ ላይ መደበኛ ኢማም አለ አሰጋጅ እንበል ሌላው መጥቶ ዝም ብሎ እሱን ሳያስፈቅድ ማሰገድ የለበትም ሙአዚን መደበኛ ካለ እንደዛው የቤቱ ባለቤት አባወራውም እንግዲህ መጥቶ ሊቀማው አይገባም ማለት ነው ወላ يقعد في بيته ሰውዬ ቤትም አይቀመጥ አንድ እንግዳ መጥቶ ሰው ቤት ገብቶ አይቀመጥ አላ ተክሪመቲሂ መከበሪያው መለያው በመለያው መቀመጫ ላይ ማለት ነው ማለት አባወራ የሚቀመጥበት ያው ህልሶች የሚቀመጡበት ቦታ አለ አይደል እዚያ ቦታ ላይ ኢላ ቢዝኒሂ በፍቃዱ እንጂ ባለቤቱ ናዝ ተቀመጥ ካለው ይቀመጥ ይችላል አለያ ግን አባወራው የሚቀመጥበት የቤቱ ባለቤት የሚቀመጥበት ቦታ ላይ ሄዶ መቀመጥ የለበትም እያለ ነው እዚህ ጋር ኢማምነትን ብቻ ሳይሆን ብዙ ስርዓት እያስተማረ ነው የኡሙል ቀውመ አቅራኡሁም የሚለው ያሰግድ በጣም የቀረው ያሰግድ ማለት ያው ማሰገድ ያለበት ነው እንደ ትዛዝ ነው ወዛኔቱ ላይንኪዋ ኢላ ዛሊን እንደሚለው ዝሙተኛን አያገባትም ኢላ ዛሊን ዝሙተኛ እንጂ ይላል አያገባትም የሚለው እخبار ነው ወሬ ነው የሚመስለው ግን ላይንኪሃ እንደ ነው ሊያገባ አያገባ እንደ ነው እሺ ሂጅራ ያው ታወቀ ነው ሂጅራ ከቋንቋ አንፃር አንድ ነገር ጥሎ መሄድ ነው ከሸሪዓ አንፃር ሂጅራ ማለት ከ ከካፊር ሀገር ወደ ሙስሊም ሀገር መሄድ ሂጅራ ይባላል በተለይ ከመዲና ደግሞ ወደ መካ የተደረገው ጉዞ በዋናነት ሂጅራ በሚለው የታወቀ ነው ማለት ነው ሲነንና ሲልመን ያው ልዩነት አላቸው ሲልመን ከሆነ አይ እስላመን ማለት ነው طيب ሲነን ከሆነ ግን ያው እድሜ ነው ስልጣን በማለት የተፈለገው አንድ ሰው የራሱ ስልጣን አለበት ቦታ ላይ ኃላፊነት አለበት ቦታ ላይ እንግዳው መቶ መቀማት የለበትም ኃላፊነቱ የግል መኖሪያ ቤት ሊሆን ይችላል የአካባቢው የህዝቡ ንብረት የሆነ ወይም ደግሞ ቦታ የሆነ እንደ ኢማምነት ሊሆንም ይችላል ነው የሚለው ለማንኛውም ከዚህ ሐዲስ የምንወስዳቸው ዋና ዋና ቁም ነገሮች ምንድናቸው ከተባለ ኢማማነት አሰጋጅነት የሚሰጠው ለበለጠው ሰውዬ ነው በዕልም በቁርአን በመሐፈዝ የበለጠ ለሆነው ከሚገርማችሁ ሐታ መልክ ይቆጥራሉ ፉቃዎች በመልክ የሚያምረው ይቀደም ይላል በሁሉ በኩል ከሆኑ መልክ ያለው ይቀደም ለምንድን ነው እንደገና እዚህ ጋር አያይዘው የሚያመጡት ምናልባት ያለ ንካህ የተወለደ ሰው ሊሆን ይችላል በአንዳንድ የሚታማበት ነገር ደግሞ ሊኖር ይችላል ስለዚህ ምን ያሉ ምንም አይብ የሌለው ሰው ይቀደም ይላሉ ሰዎች ዘንድ አይብ ተብሎ እንደው ነውር ተብሎ የሌለበት ንጹህ የሆነ ሰው ይቀደም ይላሉ ምክንያቱም ከነውርና ከአይብ ነገር በጸዳ ቁጥር ሰውየው ሰዎች ዘንድ ቀቡል እያገኘ ነው የሚቀጥለው ተቀባይነት ሁሉም እሱ እንዲያሰግዳቸው ይፈልጋሉ ማለት ነው አይብ ስለሌለው እዚህ ጋር ግን በነገራችን ላይ ያለ ኒካህ የተወለደ ሰው አያሰግድም ይላል አይደለም ቅድሚያ የሚሰጠው ለዚህኛው ለንጹህ ሆኖ ለማለት ነው እንጂ ማሰገድም አርደው ማብላትም ይችላሉ እነሳው ጀነት አይገባም እያሉ ብዙ ብለዋል ማስረጃ የላቸውም ወንጀል ያለው ዝሙትን ሰሩ ሰዎች ላይ እንጂ የተወለዱት ላይ ወንጀል የለም እሺ ቀጥሎ الواجب أن يكون هذا درسا للمسلمين في عموم الولايات فلا يقدم فيها ويولى عليها إلا من هو أهل لها ይሄ ህግ ለከተማ ሰው ብቻ አይደለም ለገጠሩ ሁሉ መውረድ ያለበት በዚህ መልኩ መሰራት አለበት ይህን ህግ ማስተማር አለብን እነ ኸይረ من ኢስተጀርተ አልቀውዩል አሚን ነው ታማኝነት ቁዋ ኃይል ማግኘት የበለጠ ስልጣን እንዲያገኝ እንዲሰጠው ያደርጋል ለዚህም ዩሱፍ ከያው ጉልጓዱ ተወሩረው ከዛ ሁሉ ተርፈው ነሰብ ገብተው ከዛ ወጥተው ባሉበት ሰዓት እኔን ሹመኛሉ ለምን ان خير من استجابت القوي الامين طيب ታማኝነት ትልቅ ቦታ ያሰጣል በእስላም ቁዋም እንደዚህ ነው ቁዋ ጠንካራው ሙስሊምና ደካማ ሙስሊም እኩል አይደሉም ግን ወፊክለይሂማ ኸይር ተባ ሁሉም ላይ ኸይር አለ ግን ቁዋ ያለው ይቀደማል ነው ብዙ ቦታ ላይ ለምን በቁዋው ይሰግዳል ይጾማል በጉልበቱ ኸይር ስራ ይሰራል ብዙ ነገር አለ ቁዋ ያለው ሰው ብዙ አገልግሎት ይሰጣልና ነው اذا ضيعت الامانه فانتظر الساعه ነው ታማኝነት ከጠፋ የቂያም ቀን ምልክት ነው ስለዚህ ቂያም ቀን ተጠባበቁ ተባለ በዛን ሰዓት እንዴት ነው ታማኝነት የሚጠፋው ያ ረሱላህ ሲሏቸው اذا اسند الامر الى غير اهله አንድ ማሰገድ ያለበት ሰው እያለ ለሰራው ጃህል ከተሰጠ ማሰገድ ጉዳይ ለሀገር መሪነት ብቃት ያለው ሰው እያለ ምንም ያልተማረው የሚሰጠው ከሆነ ያ የቂያም ቀን ምልክት ነው ተብሏል ስለዚህ ሶላት ላይም ሆነ አመራር ላይ ብቃት ላለው ሰው መለቀቅ አለበት ቦታው አቅራኡም ለኪታቢላህ የሚለው ብዙ ትርጉም ይሰጣል ብዙ ትምህርት ይሰጠናል ማለት ነው በቁርአን እኩል ከሆኑ በሐዲስ መበላት አለባቸው በሐዲስ እኩል ከሆኑ በሂጅራ መበላት አለባቸው ከካፊር ሀገር ወደ እስላም ሀገር በመሄድ በዚህ እኩል ከሆኑ እንዲሁ በተሻለ ነገር በእድሜም ሆነ ቀድሞ በመስለምም ሆነ hatta بالعمل لا بالعمل እውቀቱ አላቸው ሁሉም ቁርአንም ሸምደዋል ፊቅህም ሐዲስም ቀርተዋል ንበል አንዱ ወለም ዘለም የሚል ነው በደንብ የማይተገብር ነው አንዱ በጣም ጠንካራ ነው በተግባር ኢባዳ በማድረግ ላይ የበለጠ ከሆነ እሱ መቀደም አለበት ይላል አላየሃል በዚህ ዙሪያ ብዙ ማውጣት እንችላለን ከሐዲሱ ሰዓት እንዳይሄድብን ቀጥሎ እንግራ وعن آه، ولا ابن ماجه من حديث جابر رضي الله تعالى عنه ولا تؤمن امرأه رجلا ولا أعرابي مهاجرا ولا فاجر مؤمنا وإسناده واه ولابن ماجة ولابن ماجه በሁለቱም እንቀራው እንችላለን ወሊብኒ ማጀተ ተአድርገን ወይም ደግሞ ወሊብኒ ማጀህ በሐል እንቀራው እንችላለን من حديث جابر رضي الله عنه كجابر حديث በመጥቀስ ولا تؤمن امراه رجلا ሴት ወንድን እንዳታሰግድ ይያለ ነው እኔ አይደለሁም እሺ ولا اعرابي مهاجرا አዕራቢይ ማለት ያው ገጠሬ ማለት ነው ብዙ ጊዜ ገጠር ላይ ውቀት የለም ይባላል ሙሃጅረን ማ ተሰድቶ የመጣውን ሊያሰግድ አይገባም ወላ ፋጅሩን አመፀኛ አሲ ፋሲቅ እንደማለት ፋጅር ማለት ሙእሚናን ትክክለኛ አማኙን ሊያሰግድ አይሆንም የሚል ነገር ዘግቦ ነበር ወኢስናዱሁ ዋሂን ضعيف ማለት ነው ሰነዱ በጣም ደካማ ነው ትክክል አይደለም ነው ምክንያቱም ማያሰግድ ከተባለ ማሰገድ የለበት ማይበቃም ነገር ነው የሚሆነው እሺ ሴቷ ወንዳ ታሰግድ እሺ ወላ አዕራቢው ሙሃጅረን ራሱ በቂ ነው ሙሃጅሩ አዕራቢው ሙሃጅሩ ማሰገድ ይችላል በቋሚነት ግን ኢማም መሆን ያለበት ሙሃጅሩ እንደገና ፋጅሩ አማኙ ማሰገድ የለበትም ይሄም የከለፈ ነው من عقيده اهل السنه والجماعه አህል من اهل القبلة ከሆነ በፋጅር ቢሆን መከተል ይበቃል የሚል ነገር ነው የሚያስቀምጡ እንደውም አቂዳ ላይ ያመጣሉ ይሄን ነገር ማለት ነው አስራቱ خلف كل بر وفاجر የሚል አለ ስለዚህ አንድ ሰው ለምሳሌ ሶላት ሰገደ ነገር ግን አንዳንድ ወንጀሎች ይሰራል አንዳንድ ወንጀሎች ስለሰራ ጭራሽ እሱ ሶላት አይበቃም እሱን መከተል አይበቃም የሚያስብል ነገር የለም ባይሆን በቋሚነት ኢማም ሆነ ያለበት ንጹህ አማኙ ነው ነው የምንለው አላይ ሐል ሐዲሱ ሰሂህ ቢሆን ኑሮ የሚሰጣቸው መልእክቶች ሴት ወንድም ማሰገድ የለባትም የኢማማነት ብቃት የላትም ويكاد ينعقد الاجماع على عدم صحه امامه المراه للرجل ሴት ወንድን አታሰግድም የሚለው ላይ ወደ አንድነት ስምምነት ሊመጡ ኢጅማዕ ሊያደርጉ ምንም አልቀራቸው ያለው ዑለሞች ይሄ ሐዲሱ ضعيف ቢሆን ሐሳቡ ተቀባይት አለው ማለት ነው እንደገና ሌላ ደግሞ አንድ ሐዲስ አለ እንዳታሰግድ የሚከለከላት ላ ላ ለይፍሊህ ቀውሙን ወለው አምረሁም ኢምራአ ይላል ለይፍሊህ ቀውሙን አው ላ ይፍሊሁ ቀውሙን ሰዎች ነፃ አይወጡም ምን አይነት ሰዎች ወለው አምረሁም ጉዳያቸውን የሰጡ ማለትም የሾሙ ማለት ነው ኢምራአተን ሴትን የሾሙ ሰዎች ሴት መሪ ያደረጉ ሰዎች ነፃ አይወጡም የሚል ኢሳይ ቡኻሪ ያለ ሐዲስ ነው ይሄን የተናገሩበት ምክንያት አለ እንደው ዝም ብሎ አይደለም ግን ይሄ ሴት ማሰገድ የለባትም ለሚለው ይሄ ሐዲስ ራሱ ይደግፋል ለማለት ነው አሁን ያመጡት ይሄን የተናገሩበት የሆነ ባለስልጣን ነበርና ነብዩ አለይሂ ሰላቱ ወሰለም ለነጃሺ ደብዳቤ ሲልኩ በያገሩ ልከው ነበር ያም ሰው እንደሰልኮለት የተላከለትን ደብዳቤ አንብቦ መረዳት ሲገባው ወጫጨቀው ያዛጉ ቅርቅርቅድ ያደረገው ያመጣው ሰው ይፈልጉልኛል እንደውም ሱሐብዩ ደግሞ አስቀድሞ አያዙ ሲያዋላ ማረውም ነበር ደብዳቤውን አድርሶ ዘካቢ ጠፍቷል አሉ ፈልጉ ቢባል የት ይገኛል አልተገኘም ከዛ ረሱል ጋር አለይሂ ሰላም መጥቶ ደብዳቤውን አድርሻለሁኝ ነገር ግን ቦጫጨቀው ቆራረጠው አላቸው መዘቀሁ الله كما መዘቀ ሪሳለት ያሉ ደብዳቤ እንደቦጫጨቀ አላህ ይቦጫጭቀው አሉ ይቆራርጠው አሉ ትንሽ ቆይቶ የገዛ ልጁ አቀመሰው ይባላል ሰውየው እና ሞተ ከዛ በኋላ ሴት ልጅ ነበረችና እሷ ተተካች የዛን ጊዜ ለይፍለ አቀውም ወላ አምረውም ኡምራህ ብለው የተናገሩት በዛ ምክንያት ነው ይባላል እንግዲህ ይሄ ነገር ለሁሉም ነው ለዛ ብቻ ቋሚ ነው والله اعلم አንዳንዶቹ ለዛው ለድርጊቱ ሊያቆም በዛው ሊገድቡ የሚሞክሩ አሉ ሌሎቹ ደግሞ አልዕብረቱ ቢዑሙም اللفظ لا بخصوص السبب እኛ ለፍዙን ቃላቱን ሳይሆን የምናየው መልእክቱን ነው መልእክቱ ወንዶች መምራት አለባቸው የሚል ነው ለምን እንግዲህ የሚባል ነገር የለውም ነብዩ አለይሂ ሰላም አለም ናቸው ከኛ ሁሉ የሚያውቁሳቸው ስለሆኑ እሳቸው ያሉት ነገር መቀበል ነው ኢማመቱ ፋሲቅ ያው ሶላቱ አይበቃ አንልም ሐነፊያዎችም ሻፊያዎችም ይበቃል የሚለውን አቋም ይዘው ሄደዋል ባይሆን አላህን ጠንቅቆ የሚፈራው ይቀደም እንጂ ነው የሚሉት ኢማሙ አህመድ እና ተከታዮቻቸው የፋሲቅ ኢማማነት አይሆንም ነው የሚሉት ጭራሽ አይሆንም የሚል ይሄን አርሲ ይዘው ሄደዋል ነው የሚለው አላየሃል ሶላቱ እንኳ ቢበቃ ማሰገድ ግን ያለበት አላህን የሚፈራው ነው ነው ቀጥሉ وعن أنس رضي الله عنه أن النبي صلى الله عليه وسلم قال رصوا صفوفكم وقاربوا بينها واحذوا بالأعناق رواه أبو داود والنسائي والصحاح ابن حبان وعن انس رضي الله عنه ان النبي صلى الله عليه وسلم قال رصوا صفوفكم وقاربوا بينها وحاذوا بالاعناق رواه ابو داود والنسائي وصححه ابن حبان አነስ ናቸው ሐዲስ የሚዘግቡት ነብዩ ሰለላሁ ዐለይሂ ወሰለም የሚቀጥለውን ተናግረዋል አሉ ምን አሉ ሩሱ ሱፉፈኩም ሰልፋችሁን ስልክክ አድርጉት አስተካክሉት ማለት ነው ሩሱ ማለት አንድና አንዱ ነገር ሲቀራረብ ሲጠጋጋ ሲነካካ ሩስ ይባላል ራስ ይባላል ካአንሁም ቡንያኑን መርሱስ ብሎኬቶች አንዷ ላይ አንዷ ብሎኬት መታ ያዝ ስትገናኝ ያ ቡንያኑን መርሱስ ይባላል እንግዲህ የተያያዘ ማይላቀቅ ማለት ነው ልክ እንደዛ ሆናችሁ ተፈሰሩ ነው እንግዲህ ብሎኬትም ሆኖ እኮ የተማረና ያልተማረ ሰው ሲደረድረው ይለያያል በደንብ ባጋሹ አስተካክሉ ቁርጭምጭሚትና ቁርጭምጭሚት የግራችሁ እኩል ይሁን የማንኛውም ሰው ቁርጭምጭሚትና ቁርጭምጭሚት ከተገናኘ አንዱ እግሩ 45 ቁጥር ጫማ ለባሽ ሊሆን ይችላል አንዱ 30 ሊሆን ይችላል ችግር የለውም አይባለጡም ወደፊት ቢባለጥም አካላቸው የሚቆመው አካላቸው ትክክል ነው የሚሆነው ስለዚህ ሩስ ማለት ካርቶን ላይ ካርቶን ሲነባበር ሩስ ይባላል ተርሲስ ይባላል እኩኩል ሆኖ መቀመጥ መቆም ማለት ነው ሩሱ አስተካክሉ ሱፉፈኩም ሰልፋችሁን ወቃሪቡ አቀራ አጠጋጉት በእነሃማት የመጀመሪያው ሶፍና ሁለተኛው ሶፍ ክፍተቱ ደግሞ በጣም መራራቅም የለበትም በጣም ግጥም ማለትም የለበትም ያው መጠነኛ ማለት ነው ወሃዱ ቢልአናቂ አንገቶቻችሁን ደግሞ ትክክል ትክክል አድርጉት ትከሻና ትከሻ ቁርጭምጭምታ ቁርጭምጭም ከተገናኘ አንገታቸው ሃዱ ተሳወው ማለት ነው ليكون عنق احدكم محاذيا ومساويا لعنق من بجانبه በጎኑ ካለው ሰውዬ ጋር አንገትና አንገታቸው ትክክል መሆን አለበት ማለት ነው አዕናቅ የዑኑቅ ጀምዕ ነው ዑኑቅን አዕናቅ ረቀባ ማለት ነው ረቀባ ማለት ፍለፊት ያለው ያለውም ሳይሆን ከጀርባ ማንጅራታችንም ሳይሆን በጎንና በጎን ያለው ረቀባ ይባላል አነፍያ መذهب ላይ አንገቱን ይደስ ይላል ለምሳሌ ጫንቃ እንለዋለን በጎንና በቀኝና በግራ ያለው ማለት ነው ፊት ለፊት ከሆነ ጉሮሮ ነው የሚባለው ወደ ኋላ ከሆነ ማንጅራት ነው የምንለው እና ሶፍ ላይ የሚገናኘው በቀኝና በግራ ያለው ስለሆነ አናቅ ያለው እሱ ነው ሐዲሱ ኢብኑ ሒባን ሰሂህ ብለውታል ቀጥሉ وعن أبي هريرة رضي الله تعالى عنه قال رسول الله صلى الله عليه وسلم خير صفوف الرجال أولها وشرها آخرها وخير صفوف النساء آخرها وشرها أولها رواه مسلم وعن ابي هريره رضي الله عنه قال قال رسول الله صلى الله عليه وسلم خير صفوف الرجال اولها وشرها اخرها وخير صفوف النساء اخرها وشرها اولها ይሄ ወንድና ሴቱ አንድ ላይ የሚሰግድ ከሆነ ነው ወንድና ሴቱ አንድ ላይ የሚሰግድ ከሆነ የወንዱ በላጩ ሶፍ የመጀመሪያው ሲሆን የሴቶች ደግሞ የመጨረሻው ይሆናል ማለት ነው كلما ابتعد الرجال عن النساء وكلما ابتعدت النساء عن الرجال فيكون احسن ማለት ነው ሴቶች ከወንድ ወንድ ከሴቶ ወንዶች ከሴቶች በራቁ ቁጥር ውስወሳው እየቀነሰ ስለሚመጣ ለዚያ ነው ኸይሩ ሱፉፍ الرجال ማ ከወንዶች ሰልፎች በላጩ አወሉሃ መጀመሪያ ግንባር ቀደም ያለው ነው ወሸሩሃ ወሸሩ ሱፉፍ الرجال ማለት ነው መጥፎዋ የምትባሉ ደግሞ ከወንዶቹ አኺሩሃ የመጨረሻዋ ናት ምክንያቱም ከመጨረሻዎች ከወንዶች ቀጥሎ ሴቶች ለሚመጡ ወኸይሩ ሱፉፍ النساء ከሴቶች ደግሞ በላጩ ሰልፍ አኺሩሃ መጨረሻ የሚሆኑት ናቸው ለምን ከወንዱ ርቀዋልና ወሸሩሃ አወሉሃ መጥፎ ማለት ደግሞ የመጀመሪያዋ ነች ለሴቶቹ የመጀመሪያው ማለት ነው ኸይር የሚለው ያው ቃላቱ አኺር ነበር አስሉ አኺር አፍዓል አህሰን ሐሰንና አህሰን ይለያያሉ طيب ኸይርና አኺርን ለምሳሌ ቢሆን ኑሮ ግን ቃላቱ አኺር ማ ከበድ ስለሚል ኸይር ተብሎ ነው እንጂ አኺር እንደማለት ነው በጣም ተመራጩ እንደማለት ነው طيب አለይሂ ሰላቱ ወሰለም አንድ ጊዜ ምን አሉ መላእክቶች እጌታቸው ዘንዳ ሰልፍ እንደሚይዝ አዘጋጅ ሰልፍ ብትሰሩ ጥሩ ነበር አሉ ቃሉ ሱሐቦች ወከይፈ ተስፉ الملائكه عند ربها አሏቸው መላእክቶች ጌታቸው ዘንድ እንዴት ሰልፍ የሚሰብስ ሲነገሩን እንድንፈጽመው እንድንሰራው አሏቸው የመጀመሪያውን ሶፍ ይሞላሉ አሏቸው እነሱም አላህ ዘንድ ሰልፍ ሲሰሩ የመጀመሪያው ሰልፍ ሳይሞላ ወደ ሁለተኛው ሰልፍ አይመጡም የመጀመሪያው ሶፍ ይሞላል ቀጥሎ ሁለተኛው እሱ ሲሞላ ደግሞ ሶስተኛው ነው እናንተ ግን መጀመሪያ ሳይሞላ ሁለተኛ ሶፍት ጀምራላችሁ እንደማለት ነገር ነው ስለዚህ ብዙ ቦታ የሚያጋጥመን ነገር ቢኖር ምንድነው የመጀመሪያው ሶፍት ሳይሞላ ወደ ኋላ የሚከልበት ነገር አለ አይሆንም ነው ሱሐቦች ሰልፍ ላይ በጣም ነበር የሚያጠብቁት ለምን አቂሙ ሱፉፈኩም አቂሙ ሱፉፈኩም አቂሙ ሱፉፈኩም ብለው ደግሞ ደጋግሞ ይናገሩ ነበር ነብያችን አለይሂ ሰላቱ እና ከዚህ ምክራቸው የተነሳ ፈራአይቱ الرجل يلزق منكبه بمنكب صاحبه وكعبه بكعبه ሱሐቦች ቁርጭምጭሚታቸውን ከቁርጭምጭም ከጎናቸው ካለው ሰው ጋር ቁርጭምጭም ጋር ያገናኛሉ ትከሻቸውን ከትከሻው ጋር ያገናኙት ነበረ ነው እዚህ ሀገር የተቸገርነው ጠጋ ስትለው እንኳን ኮሮና መጥቶ በፊትም ማለት ነው አጣበቀኝ ምንድነው ከፋይ ነው የሚለው አይገባቸውም በመሐከል ትንሽ ክፍተት ከሌለው እሺ አይሉም ሰለፎች ግን እንደዛ አልነበረም እንደውም ቅድሚያ ልብሳቸው የሚያልገው የትከሻቸው አካባቢ ነው صف የሚይዙበት ይላሉ ብዙዎች እንደው ለምግጥም አጋቸው صف ግጠሙን ያሉት ሰልፍ የሚቆርጥን ሰው አላህ ይቆርጠው ነው ሰልፍን የቀጠለን ሰው አላህ ይቀጥለው የተባለው صف ላይ መጠጋጋት ተወዳጅነት አለው ነው እዚጋ ወንዶችና ሴቶች ሰልፍ በሚይዙበት ሰዓት መጀመሪያ ትልልቆቹ ወንዶች ይቀደሙ ይላል መሆን ያለበት አደቡ ማለት ነው ትልልቆች ከፊት ይሆናሉ ሊየሊን ሚንኩም ኡሉ አህላሚ ወንሃም ቢለው ማድ ስላለ አዋቂዎቹ ትልልቆቹ ሶፍል አወል ይሆናሉ ቀጥለው ደግሞ የወንዶቹ ልጆቹ ይሆናሉ ከዛ ቀጥሎ ደግሞ ከሴቶቹ ትላልቆቹ ሰልፍ ይዛሉ ከዛ ደግሞ ቀጥሎ ከሴቶቹ ትንንሾቹ ይቀጥላሉ ነው የሚለው በዚህ መልኩ ነው አንዳንዶቹ እንደውም ባሪያን ያመጡና ባሮቹ እንደመቀጠል እንዳለባቸው ከወንዶች ቀጥሎ ከሆሮች ከጨዋዎቹ ልጆች ቀጥለው ደግሞ ትልልቆቹ የባሮቹ ወንዶቹ ይምጡ ይላሉ ተቀጥለው ደግሞ የባሮቹ ትንንሾቹ ወንዶቹ ከዛ እንዲያለ ይቀጥል የሚል ነገር ያመጣሉ ይሃል የወንድ ሶፍ ወንድ ሶፍ ነው የሴት ሶፍ የሴት ሶፍ ነው እንደው በስርዓት ይከል ከተባለ ግን በዚህ መልኩ ሰልፍ መሰራት እንዳለበት ፉቃሃዎች በሰፊ ያስቀምጣሉ ለማለት ነው ቀጥሉ وعن ابن عباس رضي الله عنهما قال صليت مع رسول الله صلى الله عليه وسلم ذات ليلة فقمت عن يساره فأخذ رسول الله صلى الله عليه وسلم برأسي من ورائي فجعلني عن يمينه متفق عليه طيب ያሁኑ ሐዲስ ደግሞ ኢማምና ተከታይ አንድ አንድና አንድ ብቻ ሆኖ ማለት ነው አሰጋጁ መቼም ጊዜም አንድ ነው ተከታውም አንድ ከሆነ የት ቦታ ይቆም ነው ከኋላ ከቀኝ በኩል ከግራ በኩል በየት በኩል ይቆም ለሚለው وعن ابن عباس رضي الله عنهما قال صليت مع رسول الله صلى الله عليه وسلم ከነብያችን ጋር ሰግጃለሁ ይላሉ ማን አብዱላህ ኢብኑ አባስ ذات ليله ከእለታት አንድ ሌሊት ማለት ነው እና በአጋጣሚ ሶላት ሲቆም እሳቸው አየኋቸው ለሊት ሶላት እኔም ሄጄ ፈቁምቱ አን የሳሪሂ ተከታይ ሆኜ በእግራቸው ቆምኩኝ የሚለው ሱና ሶላት ላይ ጀማ መስገድ እንደሚቻል ይሄ ራሱ ያመለክታል የተራሁም እንዳለው በእግራቸው በኩል መጥቼ ቆምኩኝ አለ በግራው ከቆመ እሱ ነው ኢማም ኢማም ቦታ ያዘው ማለት ነው ያው በስተት ነው فاخذ رسول الله ነብያችን ያዙኝ አለ ቢራስ ሲማት ጭንቅላትን ያዛረጉና ወፍሬ ዋይትን ቢኡዙኒ ነው የሚለው ጆሮዬን ያዙኝ ነው የሚለው ሳሱ ሆኖ እኮ ነው ሚወራይ ከኋላ በኩል እጃቸው ከኋላ በኩል ነው ለሱ ማለት ነው ከፊት በኩል አይደለም ያዙት ከዛ ፈጃአለኒ አዞርና ወደ ኋላ አን የሚኒሂ በቀይ ጎናቸው አቆሙኝ ስለዚህ አንድ ኢማም ከሆነ አንተ አንተ ተከታይ ከሆነ ያለው ኢማሙ ጋር አሰጋጁ ቆሟል ተከታው ባሰጋጁ ቀይ ጎን በኩል ነው መቆም ያለበት ማለት ነው እንግዲህ ሶፍ ላይ ሶላት ላይ ትንሽ ጥቃቅን ነገሮች ሶላትን እንደማያበላሹ ነው ጆሮዬን ይዘው እንደው ማፍተለተሏት ለበላ ቦታ አፍተለተሏት ማለት እንቅልፍም ይዞት ነበርና ከእንቅልፍም እንዲነቃ ተፈልጎ ነው ይባላል ወንደ እንደዛ አድርገው አዙረው በቀኛ ምተውኛል ይሄን ማደጋቸው ሶላትን ማላበላሸውም ይቻላል ሁለተኛ መቆም ያለበት በቀኙ ነበረ በግራ በኩል መጥቶ በመቆሙ አላሁ አክበር ሶላት ገብቷል ሶላት ገብቶ ካበቃ በኋላ አመተ ወዲ በቀኝ አቆሙት እንደገና ኢህራም አድርግ አላሉትም በዛው ይከተለው ስለዚህ በግራ በኩል አንድ ሰው ቢቆምና ቢሰግድ ሶላቱ ባጥል ነው አንልም ግን እዛ ቦታ ላይ መቆም የለበትም ነው የምንለው የሌሊት ሶላት በጣም ተወዳጅ ነው የሆነ ነብያችን አለይሂ ሰላም የሚሰግዱ ነበረ አብዱላህ ኢብኑ አባስም የሚስታቸው የህዝጅ ልጅ ነው የሚስታቸው የህዝጅ ልጅ በመሆኑ ያው ቤት መግባቱ ችግር የለበትምና ከሱ ቤት ነው አከሱ የመሹማንም ትሏት እዛ ሄዶ ስላደረነና ስላየ ነው እንግዲህ ያየው ነገር የነገረ ሱና ሶላት ላይ ያው ጀማ ይበቃል ብያቸዋለሁ ሶላቱን በተመለከተ የምናደርጋቸው እንቅስቃሴዎች ሶላቱ ላይ ምንም አይነት ተጽኖ አያሳድሩም ይሄው ጀሮን ቆንጠ ወደ ማንጣታቸው ሶላት ላይ ምንም ያሳደረው ተጽኖ ነገር የለም እያለን ነው ሌላው ኢማምና ማእሙም ተከታይና አሰጋጅ ብቻ ከሆኑ እኩል አንድ ሶፍራ ላይ መቆም አለባቸው ነው እኩል ሳይበላለጡ ኢብኑ አባስ በቀኛቸው አመተው አቆሙኝ ያለው እንጂ ትንሽ ወደ ኋላ ወደ ኋላ አልሳቡኝም እያለ ነው እኩል ነው ቆንኩ በጎናቸው ነው ያለው አንዳንዶቹ ቢያንስ በጣቶቹ ኢማሙ መቅደም አለበት የኛው ትማት አለበት የሚል ነገር አለ ማእሙም ተከታይ ኢማምን እንዳይቀድም እንጂ እኩል መቆማቸው ሶላቱ ላይ ትክክል ነው ችግር የለውም ነው ጥሩ وعن انس رضي الله عنه قال صلى رسول الله صلى الله عليه وسلم فقمت انا خياتيم خلفه وام سليم خلفنا متفق عليه واللفظ للبخاري طيب عند ወንድ ኢማም ነው መቼም ግዜም ሁለተኛ ተከታይ አንድ ወንድ ሌላ ደግሞ አንድ ሴት ሶስት ናቸው አጠቃላይ አንዱ ኢማም ነው አንዱ ተከታይ ነው አንዷም ተከታይ ናት እንዴት ነው ይቆሙ ሶስት صف ያዙ ወይስ ሁለት صف? ሁለት ወንድና አንድ ሴት ቢሆኑ ሶስት صف መሆን አለባቸው አይደል ولا ሁለት صف። እሺ ሁለት ሶፍ <laughs> ሁለት ሶፍ ነው የሚሆነው ምክንያቱም አንድ ወንድ መቆም ያለበት ከኢማሙ ጋር ነው ብለናል አንዱ ሶፍ ዘው ታጠፈ በሉት ሴት ካለች ቀጥላ ለብቻዋ ትቆማለች እንጂ ልጇ እንኳን ቢሆን አንደኛው ልጇ እንኳን ቢሆን በጎን አትቆምም ባሏን ቢሆን በጎን አትቆምም ከኋላ ነው የምትሆነው ከፊት ነው ያላችሁ እንዳታስገሩ ሶላ ረሱላህ ሶላ ነብያችን አሰገዱ ፈቆምቱ አናለ አነስ ነው እኔ ቆምኩኝ አለ ወየቲሙን ደግሞ አንድ የቲም ከኔ ጋር ሆኖ خلفው ከኋላ አሁን ደግሞ ይሄ ሁለት ወንዶች ማን ሶስት ወንዶች አንድ ሴት ከሆነ ነው አሁን ይሄ ሶስት ወንድ አንድ ሴት ከሆነች እንደ ተመቆም ያለባቸው እኔና የቲሙ ከነብያችን ጀርባ ቆምን እያለ ነው ኡሙ ሱለይም ደግሞ ከኋላ خلفና መጨረሻ ላይ ቆመች ሶስት ሶፍ ሆነ ማለት ነው ምክንያቱም ኢማሙ አንድ ሶፍ ያዘ ቀጥለው ሁለቱ ወንዶች አንድ ሶፍ ያዙ ቀጥላ ኡሙ ሱለይም ሴቷ አንድ ሶፍ ትይዛለች ነው ሐዲሱ ሙተፈቅ عليه ነው ወለፍዙ ለልቡኻሪ እዚጋ ኡሙ ሱለይም ማለት የአነስ እናት ናት በነገራችን ሐዲሱ የሚያወራው ራሱ ማለት ነው ኡሙ ሱለይም የአነስ እናት ነች ልጅ ስለሆንክ ናትሮኔ ጋር አለችም እሱ ደግሞ ከዛ ከነብያችን ጋር ይቆም አላለችም ይሄኛው ሰውዬ ወንዶቹ ለብቻ ሶፍ ያዙ ኢማሙም ከፊት ነው እሷም ለብቻው ከኋላ ሶፍ ያዘች ስለዚህ ያለ ሰው ካጋጠመ ሶፍ አያዙ በዚህ መልኩ ነው የሚሆነው ነው فكان صفا خلف النبي وصفت ام سليم خلفهم ሌላው ሶብይም ቢሆኑ ልጆችም ቢሆኑ ሶፍ ሊይዙ ይችላሉ ማለት ነው አቅማደም ያልደረሱ ማለት ነው ለምን ይሄ የቲም የተባለው የቲም የስንት አመት ሲሆን ነው የቲም የሚባለው ከ15 አመት በታች ከሆነ ነው ከ15 አመት በላይ ከሆነ የቲም አይባልም ስለዚህ የቲም ማለቱ ህፃን መሆኑን ይጠቁማል ነው የቲም መባሉ ህፃን መሆኑን ያሳያል ትልቅ ሰው ከሆነማ የቲም አይባልም ነው ስለዚህ የቲሙ ራሱ መኖሩ አነስ ጋራ ሰልፍ እንዲሰራ አድርጓል ማለት ነው ልጅ ነውና እሱ ጋር አብሬ አልቆምም ከኋላ ከኢማሙ ጋር ቆማለሁ የሚያስብል ነገር የለም ነው መውቂፉ المراه خلف الرجال የሴት መቋሚያው ከወንድ ቀጥሎ ነው ብቻዋን እንኳን ብትሆን ብቻውን ሶፍ መስራት ለወንዶች አይፈቀድም ነበር ግን ሴት ከሆነች ብቻዋ መስራት ትችላለች ነው አሁንም ትርፍ ሶላት ነው የሰገዱ ተብሏል ሶላቱ ራሱ ሰውን ለማስተማር ማሰገድ ወይም ሰው መስገድ ይቻላል ነው ለትምርትም ቢሆን ያው የሚሰግድ ለአላህ ዝሮ ዝሮ ግን ዋናው አላማው ማስተማር ሆኖ አሁን እዚህ ጋር እንዴት እንደሚያሰግዷቸው እንዴት ሶፍ እንደሚያዝ እያስተማሯቸው ነው እግር መንገዳቸው ቢሆንም ይቻላል ነው እሺ وعن أبي بكرة رضي الله تعالى عن أنه انتهى إلى النبي صلى الله عليه وسلم وهو راكع فركع قبل أن يصل إلى الصف فقال له نبي صلى الله عليه وسلم زادك الله حرصا ولا تعود رواه البخاري ماشي وعن ابي بكرة ابو بكرنا ابو بكر ይለያያሉ አንድ እንዳይሆንባችሁ وعن ابي بكرة የበክራ አባት ከሆነው رضي الله عنه ስራውን አላህ ወደለህና ተዘገበ انه እርሱ አቡ በክራ انتهى الى النبي صلى الله عليه وسلم ነብያችን ጋር ደረሰ እሳቸው የሚያሰግሩበት ቦታ ደረሰ ወሆራቸውን አጎንብሶ ፈረካ قبل ان يصل الى الصف ገና መስጊዱ ግብት ሲል እዛ መስጊዱ ጫፍ ላይ ሆኖ ሩኩ አደረጉበት እዛው ባለበት ቦታ አጎነበሰ ነው የሚለን ሳይደርስ እኮ ሶፉ አጎንብሶ እየሄደ እየሄደ እዛው ደረሰ ማለት ነው ወደ ሶፉ መቆም አለበት ቦታ ደረሰ ፈረካ قبل ان يصل الى الصف የድርጊቱ ፈዘከረ ለነብይ ሰለላሁ ዐለይሂ ወሰለም አው ፈዘከረ ለነብይ ለነብያችን ተነገራቸው ወይም ሱራ አስተናገረ ነው ፈዘከረ ራስ ተናገረ ነው ፈዘከረ ካል ሌላ ሰው ነገራቸው ማለት ነው እከሌ አቡበክራ አሰገው ከወዳ መጣና ሩኩ ስታረጉበት ባለበት ቦታ ሆኖ አጎነበሰና ከዛ ቀጥሎ ደግሞ ደረሰብህ አላቸው فقال له النبي صلى الله عليه وسلم يا الله መለክተኛ አሉት زادك الله حرصا እንደ ጀማዓ እንዳያመልጥህ እንደዚህ መጣርህ በጣም ደስ ይላል አላህ ይጨምርልህ አሉት ግን ወላ ተዑድ አሉት እንዳይለምድህ ማለት ነው ወላ ተዑድ ማለት እንዳትመለስ ወላ ተዑድ ወላ ተዑድ ነው የሚላችሁ ምንድን ሐረካ ካላችሁ ወላ ተዑድ ወላ ተዕዱ ወላ ትዒድ ተብሎ ተቀርቷል ሶስቱም مسكوا على الاصح في رواياتها الثلاث ولا تعدوا عجيب ولا تعدوا ብለው ቢያነቡት ይመረጣል ያለ ነው ولا تعدوا ማታትሩት ማለት ነው العدو الجري መሮጥ ማለት ነው ስለዚህ ولا تعدوا አትራመድ ወይም ደግሞ አትሩጥ بفتح التاء وسكون العين وضم الدال ولا تعدوا اخر واو وهي لام الكلمه حذف لجزم الفعل المعتل بلا الناهيه من العدو وهو الجرو الشديد በጣም መሮጥ ማለት ነው በጣም አትሩጥ ወደ ሶላት የሚሄድ ሰው ተረጋግቶ ቀስሎ የሚከደው ጀማዓ ላይ አመልጠኝ ብሎ የሚሮጡ ሰዎች አሉ ድድድድ የሚሮጡ ሰዎች አሉ አይቻልም ማለት ነው ሌላው ደግሞ ወላ ተዑድ ነው አቀራሩ ሁለተኛው አቀራር ወላ ተዑድ ወላ ተዑድ ማለት ወደ መፍተን አትመለስ لادراك الركعه والركوع دون الصف ያው ሶፉ እንደ እንትን ጀማው እንዲያመልጠ ብለህ ባለህበት ቦታ ተደፍተህ ከዛ መቀጠል ጉዞ መቀጠል ይሄ እንዳይለመድህ እንዳትመለስ ማለት ነው ብለዋል ወላቱ ዒድ ደግሞ ያመጣሉ እሱ ደግሞ ሶላቱ አሁን የሰገከው አስተጋገር ችግር የለውም ይበቃልሃል ግን ሶላቱን እንዳትመልሰው ማለት ነው ሶላቱ ሶላቱን እንዳትመልሰው ለማት ተቀርቷል ዋናው ግን አነባበቡ ወላ ታዕዱ የሚለው ነው ትክክለኛው አትሩጥ ሶላት ላይ ያመለጠው ያመልጥህ ያገኘውን ስገድ ያመለጠህን ሙላና ስገድ ነው እሺ وعن واسبة بن معجب بن مالك رضي الله تعالى عنه أن رسول الله أن رسول الله صلى الله عليه وسلم رأى رجلا يصلي خلف الصف وحده فأمره أن يعيده صلاته رواه أحمد وأبو داود والترمذي وحسنه وصححه ابن حبان وله أن طلق وله أن طلق لا صلاة لمنفرد خلف الصف وزاد الطبراني في حد واسبة ألا دخلت معهم أو اشتريت رجلا وعن وابيسة واسبة وابيسة وعن وابيسة ابن معبد وابيسة ابن معبد كتب على صوية تزجب رضي الله عنه من على أن رسول الله صلى الله عليه وسلم يا الله ملكتنيا ራአ رجلا የሆነ ወንድ አዩ ምን የሚያደርግ ይصلي خلف الصف ከሰልፎቹ ውጭ ሆኖ ብቻውን ቆሞ ወህደው ብቻውን ቆሟል ብቻውን ቆሞ እየሰገደ ያለን ሰውዬ አዩና فአመረሁ አዘዙት አን يعيد الصلاه ሶላቱን እንዲመልስ ብቻህን አንድ ሰው ፊዝ የሰገደው ሶላት ሶላት አይደለም መልስ ብለው አስመልሰውታል ሐዲሱን ኢማሙ አህመድ አቡ ዳውድ ትርሚዚ ዘግበውታል ትርሚዚ ጥሩ ብሎታል ነው ወሐሰነሁማ ابن حبانم صحيح ብሎታል كما حسنه كل من احمد واسحاق وابو حاتم وقال ابن عبد البر في اسناده اضطراب لكن قال ابن سيد الناس الاضطراب الذي فيه مما لا يضره حديث زرو زرو صحيح ነው ብቻውን صف መስራት የለበትም ወንድ ከሆነ ብቻውን صف መስራት የለበትም ወይ ወደፊት መግባት አለበት አለዛ ደግሞ ከፊተኛው صف ወደ ኋላ አንዱን ሰው ማምጣት አለበት የሚልም ወደፊት እየመጣ ነው ይሄን ደግሞ አንዳንዶቹ አይደግፉትም አላየሃል እንደማንም ማመቻችቶ ተሰልፉ ይግባ ነው አለዛ በጎን ቢሆን ሄዶ ኢማሙ ጋርም ቢሆን ይቆማል እንጂ ብቻውን ሄዶ ሶፍ ይዞ ጥሩ አይደለም ነው ወለሁ አን ጦልቅ ابن አን ጦልቅ رضي الله عنه ጦልቅ ከሚባለው ሰውዬ ዘግቧል ነው ابن حبان لا صلاه للمنفرد ለብቸኛ ሶላት የለውም خلف الصف ከሰልፎች ውጭ ሆኖ ብቻውን ለሚሰግድ ሰው ሶላት የለውም የሚል وزاد الطبراني في حديث وابيصه وابيصه حديث المطبراني على دخلت معهم ያን ያዩትን ሰውዬ ማለት ነው ብቻውን ሶፍ ላይ ቆሞ ያዩትን ሰውዬ አናግረውታል ምን ብለው ለምን ሰልፍ አልገባህም አላደኸልተ ማሁም ከነሱ ጋር ሰልፍ ለምን አልገባህም ነበር ለምን አልገባህም አውጅ ተረርተ ረጁላ ወይም ከሰዎቹ ከሰፉ አንዱ ወደ ኋላ ሳባርገህ ኢማምና ማሙሙ ቆሞ ስናገኝ ስንመጣ ተከታዩን ሳብ እንደምናደርገው ማለት ነው እንደዛ አድርገህ ለምን አልሰገድክም አላ دخلت معهم او او ترى رجلا فهذه لا تصح ይላሉ ለምን لضعفها حديث ضعيف ነው حديث ضعيف ነው እንደውም መትሩክ የሆነ ሰው አለበት ይላል ሰው መሳብ አይሆንም ነው እና ሶፍ አብረህ ቁም ብለህ ወደ ኋላ ስትስበው ከሶላት ለምን ይስበኛ ብሎ ተሽታ ቢያመጣ ሶላቱን ሊበላሽ ይችላል ሁሉም ዓሊም አይደለም ለምን እጅን ይስበኛል ያለ እንደሆነ ችግር ነው ስለዚህ ሊጀልብ መስለሃ ተብሎ ጥቅም ለማንጣት ተብሎ መፍሰዳ ነገር ማምጣት የለበትምና መሳቡ ብዙ የሚደገፍ አይደለም ብለዋል هذا والله اعلم وصلى الله وسلم على نبينا محمد وعلى اله وصحبه اجمعين